side A የአስራ አንደኛ ክፍል የአማርኛ የተማሪ መጽሐፍ መግቢያ የቋንቋ ትምህርት አጠቃላይ ዓላማዎች የተማሪውን የማዳመጥ የመናገር የማንበብና የመጽሐፍ ክህሎቶች በማዳበርና የስነ ልሳንና የስነ ጽሑፍ ችሎታ በማበልጸግ መሰረታዊ እውቀት ማስጨበጥ እንደመሆኑ እነዚህን ዓላማዎች መሰረት አድርጎ በተዘጋጀው መርሃ ትምህርት syllabus መነሻነት የተመረጡ ይዘቶችን በማካተት ይህ የአስራ አንደኛ ክፍል የአማርኛ ቋንቋ የተማሪው መጽሐፍ ተሰናድቷል በመማሪያ መጽሐፉ የክሂልና የእውቀት ዘርፎች እንዲሁም ስነ ልሳንና ስነ ጽሁፍ ተገቢውን ትኩረት አግኝተዋል ተብሎ ይታመናል። ይህ ለቅድመ ኮሌጅ ወይም ለመሰናዶ ተማሪዎች የተዘጋጀው መጽሐፍ ተማሪዎች በቀላሉ መረዳት የሚችሉበት መንገድ ቀርቧል። ለወደፊት በሙያው ገፍተው በከፍተኛ ትምህርት ተቋማት ትምህርታቸውን ለመቀጠል ለሚሹ ተማሪዎችም የመነሻ እውቀት ያስጨብጣል። ፍላጎት ተሰጥኦና ዝንባሌያቸው ወደ ቋንቋ ትምህርት እንዲያመዝን ወይም እንዲያደላ በር ይከፍታል። በዚህ መጽሐፍ ውስጥ ከተለያዩ ምንጮች የተውጣጡ ምንባቦች ቀርበዋል። ምንባቦቹን ተከትለው የቀረቡት መልመጃዎችም ሆኑ በመልመጃዎቹ ውስጥ የተንጸባረቁት የትምህርት ይዘቶች የአማርኛ ቋንቋ መርሃ ትምህርት በሚፈቅደው መሰረት ቅደም ተከተላቸው ተጠብቆና በየመንፈቅ ዓመቱ ተመጥነው ተዘጋጅተዋል። ይህ መጽሐፍ አስራ አራት አበይት ርዕሶችን የያዘ ሲሆን እያንዳንዱም ርዕስ በዝሩና በግጥም የተቀናበሩ ልዩ ልዩ ምንባቦችን አካቷል። በስተመጨረሻም ተጨማሪ የንባብ መጽሐፍ፣ የአማርኛ ቃላት ከነፍቻቸው፣ የአማርኛ ፈሊጤ አነጋገሮች ከነ ትርጉማቸውና ጥቂት ምሳሌ ንግግሮች ይገኛሉ። በዚህ አጋጣሚ በምንጭነት የተጠቀምንባቸውን ልዩ ልዩ ስራዎች ላበረከቱ ግለሰቦች፣ ድርጅቶችና ተቋሞች ከፍ ያለ ምስጋና እናቀርባለን። ገጽ አንድ መነሻ የመወያያ ነጥቦች ከዚህ በታች የቀረበውን ምንባብ ከማንበባችሁ በፊት ቀጣዮቹን ጥያቄዎች ሞከሯቸው። አንድ ጽህፈት ምንድን ነው? ሁለት የንግግር ቋንቋና የጽሑፍ ቋንቋ አንድነትና ልዩነት ምንድን ነው? ሶስት የጽህፈት ባህል ያለው ቋንቋና የጽህፈት ባህል የሌለው ቋንቋ የሚሉት አገላለጾች ምንን ያመለክታሉ? አራት ጽህፈት ባይኖር የሰው ልጅ ምን ችግር ያጋጥመው ነበር? ምንባብ አንድ ቋንቋና ጽህፈት ቋንቋ ከሰዎች አንደበት እየፈለቀ መልሶ ሰዎችን የሚያግባባ በዘፈቀደ የተፈጠረ ስርዓታዊ መግባቢያ ነው። ከሰብአዊነቱ ከአንደበታዊነቱና ከዘፈቀዳይነቱ ከስርዓታዊነቱና ከትምህርታዊነቱ በተጨማሪ ይህ ደመነፍሳዊ መግባቢያ የመሆኑም ጉዳይ ቋንቋን ከሌሎች ተራ ሰብአዊ መግባቢያዎችና ከእንስሳት መግባቢያዎች ይለየዋል። ከላይ የተዘረዘሩትን ባህሪያት የያዘው ቋንቋ መቼ በአገልግሎት ላይ እንደዋለ በትክክል ለማወቅ ቢያዳግትም ጥናትን መሰረት ባደረገ ግምት ግን ብዙ ሚሊዮን ዓመታትን ሳያስቆጥር እንዳልቀረ ይታመናል። ቋንቋ ለብዙ ሚሊዮን ዓመታት ቃላዊ በሆነ መንገድ ሰዎችን ሲያግባባ የቆየ ቢሆንም የሚያስተላልፈው መልእክት ግን በጊዜና በቦታ የተወሰነ ነበር። በአንድ ወቅት ግን ይህንን የጊዜና የቦታ ውሱንነት አስቀርቶ የቋንቋን አገልግሎት በማስፋት ታሪካዊ አጋጣሚዎችን ለተተኪው ትውልድ ቀርጾ ለማሸጋገር ሩቅ ለሚኖር ወገን መልእክት ለማስተላለፍና የቀለጠፈ ተግባቦታዊ መስመር ለመዘርጋት የጽህፈት ጥበብ ተጠነሰሰ። ይህም በወቅቱ የሰው ልጅ የደረሰበትን ከፍተኛ የስልጣኔ ደረጃ የሚጠቁም ነበር። የሰው ልጅ ከፍተኛ የስልጣኔ ደረጃ ላይ በደረሰበት የታሪክ አጋጣሚ የጽህፈት መጀመር ቋንቋ አገልግሎት ላይ ከዋለበት ዘመን እጅግ ዘግይቶ የተጀመረ ጥበብ መሆኑን ይጠቁማል። ጽህፈት ከቋንቋ ዕድሜ አንጻር ሲታይ የቅርብ ጊዜ ክስተት ነው ቢባልም አስገራሚ የሚሆነው ጉዳይ ግን የጽህፈትን አጀማመር በሚመለከት በቂና አጥጋቢ መረጃ ያለመኖሩ ነው። ገጽ ሁለት የጽህፈትን አጀማመር በትክክል መጠቆም የሚችል አጥጋቢ መረጃ ባለመኖሩም ጽህፈት የት መቼና እንዴት ተፈጠረ ለሚለው ጥያቄ የተሟላ ምላሽ ለመስጠት ያዳግታል። አንዳንድ ምሁራን ጽህፈት የተጀመረው በመካከለኛው ምስራቅ አካባቢ መሆኑን ይጠቁማሉ። በተለይም የጥንቱ የሜሶፖታሚያ ስልጣኔና ከመካከለኛው ምስራቅ ጋር ታሪካዊና ባህላዊ ትስስር የነበረው የጥንት ግብፃውያን ስልጣኔ ለጽህፈት ጥበብ መጀመር አስተዋጽኦ ሳያደርግ እንዳልቀረ ይናገራሉ። ሌሎች ደግሞ የቻይናውያን የጥንት ስልጣኔ ለጽህፈት ጥበብ መፍለቅ ትልቅ አስተዋጽኦ ያደረገ እንደሆነ በማሰብ የጽህፈትን ጅማሬ ከጥንታዊት ቻይና ስልጣኔ ጋር ሲያያይዙ ይታያል። የእነዚህን ሁለት ወገኖች ሀሳብ መነሻ በማድረግም ጽህፈት ከመካከለኛው ምስራቅና ከጥንታዊት ቻይና ስልጣኔ ሳይፈልቅ አይቀርም ብሎ መገመት ይቻላል። እድሜውንም በሚመለከት ብዙዎቹ ምሁራን ግፋቢል ከአምስት ሺህ ዓመት እንደማይርቅ ይገምታሉ። ይሁን እንጂ ጽህፈት ተጀመረ ከተባለበት ዘመን አንስቶ አሁን እስካለንበት ዘመን ድረስ የተለያዩ ጉልህ የእድገት ደረጃዎችን ተሻግሮ እዚህ የደረሰ ጥበብ ነው። በእነዚህ ጉልህ የእድገት ደረጃዎች የታዩት የጽህፈት አይነቶች በቅደም ተከተል ስዕላዊ የአጻጻፍ ዘዴ፣ ሀሳባዊ የአጻጻፍ ዘዴ፣ ቃላዊ የአጻጻፍ ዘዴ፣ ቀለማዊ የአጻጻፍ ዘዴና ፊደላዊ የአጻጻፍ ዘዴ በሚል ተለይቶ ይታወቃሉ። ስዕላዊ የአጻጻፍ ዘዴ ይህ ዘዴ በጽህፈት ታሪክ የመጀመሪያው የጽህፈት አይነት ነው የሚል እምነት በብዙዎች ዘንድ አለም። የጥንት ሰዎች ልዩ ልዩ መረጃዎችን ስዕላዊ በሆነ መንገድ መዝግበው ለማስተላለፍ ስለተጠቀሙበት ዛሬ እጅግ ጥንታዊ ናቸው ብለን በምንጠቅሳቸው ብዙ ቦታዎች በአስረጅነት ይገኛል። በጥንታዊ ዋሻዎች ግድግዳ፣ በጥንታዊ መኖሪያዎች ፍርስራሾች፣ ወዘተ ላይ የሚታዩት ስዕሎች የዚህ አጻጻፍ ዘዴ አመልካቾች ናቸው። ይህ የአጻጻፍ ዘዴ ከንግግር ነፃ የሆነ ዘዴ ነው። እናም ማንኛውም የጽሑፍ አንባቢ ስዕሉን ከሳለው ሰው ጋር የጋራ የሆነ ቋንቋ ባይኖረውም የስዕሉን መልእክት መረዳት አያዳግተውም። ገጽ ሶስት ሆኖም ይህ የአጻጻፍ ዘዴ በሰው ልጅ አእምሮ የሚመላለሰውን ውስብስብ ሀሳብ በተፈለገው መንገድ መግለጽ የሚያስችል አልነበረም። በዚህም ምክንያት የተሻለ ይሰኝ ወደነበረው ወደ ሀሳባዊ የአጻጻፍ ዘዴ ቀስ በቀስ ሽግግር ተደረገ። ሀሳባዊ የአጻጻፍ ዘዴ ይህ የአጻጻፍ ዘዴ አንድ ምልክት ሀሳብን እንዲወክል እየተደረገ ለመግባባት የተሞከረበት የአጻጻፍ ዘዴ ነው። በዚህ የአጻጻፍ ዘዴ የሚወከለው አካላዊ ነገር ብቻ አይደለም፣ ሀሳብና ትርጉም ጭምር ይወከላሉ። ሀሳባዊ የአጻጻፍ ዘዴ ያለምንም የጋራ ቋንቋ መግባባት ስለሚያስችል እንደ ስዕላዊ የአጻጻፍ ዘዴ ሁሉ ከቋንቋ ነፃ ነው። ለምሳሌ የጨረቃ ምስል በሀሳባዊ የአጻጻፍ ዘዴ ጨረቃን ብቻ ሳይሆን ብርሃንን፣ ውበትን ወዘተ ጭምር ሊያመለክት ይችላል። ቃላዊ የአጻጻፍ ዘዴ ከሀሳባዊ ጽሑፍ ለጥቆ የተከሰተው የአጻጻፍ ዘዴ ቃላዊ የአጻጻፍ ዘዴ ነው። ይህ የአጻጻፍ ዘዴ ለመጀመሪያ ጊዜ ቋንቋ ከጽህፈት ጋር ግንኙነት ያሳየበት ነው። በዚህ ዘዴ አንድ ምልክት በቋንቋ ውስጥ የሚገኙትን ቃላት እንዲወክል እየተደረገ አገልግሎት ላይ የዋለበት ጊዜ ነው። ለቃላዊ የአጻጻፍ ዘዴ ጥሩ ምሳሌ ሊሆን የሚችለው የአረብኛ የቁጥር ስርዓት ነው። በዚህ የቁጥር ስርዓት አንድ ምልክት የሚቆመው ለአንድ ቃል ነው። በዚህም ምክንያት በአንድ ቋንቋ ውስጥ የሚገኙትን ቃላት ሁሉ የሚወክሉ በብዙ ሺህ የሚቆጠሩ ምልክቶች ያስፈልጉ ነበር። ይህም ሁኔታ የአጻጻፍ ዘዴውን ውስብስብና ለአጠቃቀም አስቸጋሪ ያደረገው፣ ችግሩ የሰው ልጅ የተሻለ ሌላ የጽህፈት ዘዴ እንዲፈልግ ስላደረገው ወደ ቀለማዊ የአጻጻፍ ዘዴ ሽግግር ተደረገ። ለቃላዊ የአጻጻፍ ዘዴ ምሳሌ የዘመናችን የአረብኛ የአጻጻፍ ስርዓት ነው። ገጽ አራት ቀለማዊ የአጻጻፍ ዘዴ ጽህፈት ወደ ቀለማዊ የአጻጻፍ ዘዴ የተሸጋገረው ሰው ቃልን በቀለም እየለየ ከፋፍሎ ማስቀመጥ የሚቻል መሆኑን በመረዳቱ ነበር። ለቀለማዊ የአጻጻፍ ዘዴ ጥሩ ምሳሌ የሚሆነው ሙሉ በሙሉ ባይሆንም የአማርኛና የሌሎች የሀገራችን የሴም ቋንቋዎች የአጻጻፍ ስርዓት ነው። በአመዛኙ እያንዳንዱ ቀለም በአንድ ምልክት ሲገለጽ፣ ቃሉ ደግሞ በተወሰኑ ቀለማዊ ምልክቶች ይገለጻል። ለምሳሌ በአማርኛ ይበላል የሚለው ቃል ሳይጠብቅ የያዛቸውን ድምፆች ነጣጥለን ብንመለከት ይ እ ብ አ ል አ ል ይሆናል። ይህ ሰባት ድምጾችን የያዘ ባለ ሶስት ቀለሞች ቃል ነው። ቀለሞቹም ይእ ብአ ልአል ናቸው። በዚህም መሰረት ግአ የሚለው ገ በሚለው ምልክት ሲወከል ብአ የሚለው ደግሞ በ በሚለው ተወክሏል። ይአ የሚለው ቀለም ደግሞ የ በሚለው ምልክት ተወክሎ ቀርቧል። ይህም ቀለማዊ የአጻጻፍ ዘዴ ምን አይነት ስርዓት እንደሚከተል ሊያመለክት ይችላል። ምሳሌ ግአ ብአይ ይአ ገበየ